لله رب العالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعاه بإحسان إلى يوم الدين السلام عليكم ورحمة الله وبركاته ትናንትና አህካም የሁለት ሰዎችን አህካም አይተናል። ከኋላ የተመለከተው ሁክም አይደለም። حكم أخذ رأي المرأة في تزويجها هي إيه حكمنا حكمنا بشريعة لا يلا حكمنا يوم التدابر عند تنباتنا عندنا إما أن تكون صغيرة بكرة وإما أن تكون بالغة بكرة يهول السنت من الكفر إذا كانت صغيرة بكرة بكرة صغير كهونة آه، من يدرد عن البلان بغير إذنها يجوز له يجوز لأبيها أن يزوجها بغير إذنها يعني في قادوة أبطاطة مدار عند النجل ይህን አሳልፈናል። ደሊል ምን ነበር መረጃችን? ለአና አባበክር ስዲቅ ዘወጀ አኢሸተ بغير إذنها على فقاده لأنها كانت بنت ست سنين የስድስት ዓመት ልጅ ነበረች ወኡድኺለት አለይህ ለነብዩ የተጻፈ ስንት ዓመት አለ? ስኒን ከዚህ የተለያየ ነገር እስቲንባጥ ተደርጓል። ዑለማዎች ጨምቀው ያወጡት የሆነ ሑክም አለ። ለምሳሌ ያለ እድሜ ጋብቻ የጁዝ ግን እሷ ላይ ጫና እንድፈጥርባትና እንደፈለገ እንዳደርጋት ያለ እድሜዋ መስጠት አንችልም። ጋብቻው መካሄድ ይችላል። ህፃን ሁን ይችላል። አታራሱ የተወለደች ልጅ እንደ በህይወት ያለች አመትም ይሁን ሁለት አመት ኒካሁ ይቻላል። ብትዳር ብትዳር ይቻላል። ስድስት አመት የግድ መነሻ አይደለም። ባለ አምስት አመትም አራት አመትም ትዳራለች። ትዳራለች ማለት ግን ትሰጣለች ማለት አይደለም። ነብዩ አለይሂ ሰላቱ ወሰላም አይሻ የተሰጠቻቸው በስንት አመቷ ነው? የዘጠኝ አመት ወንድን መቋቋም በምትችልበት ሰዓት ተሰጥታለች። ጋብቻው ከዛም በፊት ሁክሙ የስሙት ይሆናል የሚለውን ሁክም እናወጣለን። ሁለተኛ በእድሜም የተበላለጡ መጋባት ይችላሉ። አኢሻ ረዲየላሁ ዐንሃ عندما تزوجت النبي صلى الله عليه وسلم فكم كان عمرها ስንት ነበር እድሜዋ ست سنين ነብዩ አለይሂ ሰላቱ ወሰለም ስንት ነው እድሜያቸው አምሳ ምናምን ስለዚህ ይህን ያክል ርቀት ያለውን ጋብቻም ይቻላል አይቻልም አይደለም ይሁን የግድ ይሁንም ማለት አይደለም። ቢከሰት ግን መፋታት አለባቸው የሚል ግብግብ አንፈጥርም ማለት ነው። አዳ ከዚህ ይዛለን። እሺ እንደውም አህለል ዒልሞች በጣም እጅማ አላቸው የሚል ተናግረዋል። የአኢሻን ሐዲስ በማምጣት ይህን አሳልፈናል። ዚክረል ባሊጋ ወደ ዚክረል ባሊጋ ስንመጣ ደግሞ ምን ይዘናል? ከሷ ዚክረል ባሊጋ እ ሁክም ምን ይዛችኋል? በፈቃዷ እንጂ ያለ ፈቃዷ መዳት አይቻልም የሚል ለዚህ ደሊል ደግሞ ምንድን ነበር ያቀረበው መረጃ ቢክረ ሰጊራ ህፃን የሆነችው ዚክራ እና ቢክረል ባሊጋ ሁለቱ መካከል ልዩነት አለ አይደል ለቢክረል ባሊጋ ብሉግ አቅመ ሔዋን ለደረሰች ዚክራ መዳር አይቻልም ያለ ፈቃዷ ነብዩ عليه الصلاة والسلام ምን ብለዋል ولا تنكح البكر ቢክራ አትዳርም حتى تستأذن ፍቃድ ከምትጠየቅ ድረስ ብለዋል። قالوا يا رسول الله فكيف إذنها ፍቃዷ እንዴት ነው ተብለው ሲጠየቁ ምንድን ነው ያሉት? أن تسكت ብለው ተናግረዋል ነብዩ عليه الصلاة والسلام። ከዚህ جمهور السلف ምንድን ነው ያሉት? አህካም እኮ ነው የምንይዘው። ጅምሁሩ ሰለፍ ምን አሉ? ሐዲሱን በመጠቀም ዝም ማለቷ ፍቃድ ነው አንድ ራሱ ፍቃድ መጠየቅ እንዳለባት ጅምሁሩ ሰለፍ ሌላ ማን አቡ ሐኒፋ አህመድ في إحدى الروايات ይህን አረጋግጠዋል። ሸኹ ምንድን ነው ያሉት? وهو القول الذي نزيل لله به ምን ማለት ነው? እኛም የምንሄደው በዚሁ ነው። መጠየቅ አለባት። ያለ ፈቃዷ መዳር አይቻልም። وهو القول الذي ይህ ንግግር እኛም የምንደግፈው ነው። ነቢይኑ ሊላሂ አላህን የምናመልክበት የምንገዛበት የምንተዳደርበት ደንባችን ነው። ወላ ነዕተቂዱ ሲዋ ከሱ ውጭ ያለን ነገር አንቀበልም ማለት ያለ ፍቃዷ በጫና መዳር አይቻልም። ምን የሆነችው ልጅ ቢክረል ባሊግ የሆነችው ቢክረል ባሊግ ለምን ፍቃድ ተጠየቀች? መምረጥ ትችላለች። የሚጠቅም የሚጎዳው በብዙ አቅጣጫ መሄድ ትችላለችና ቢክረ ሰኺራማ ኃላፊነቱ አባት ላይ አባት ነው መምረጥ ያለበት። ኃላፊነቱን መውሰድ ያለበትም እሱ ነው። መጥፎ ቦታ ጥሏትም ከሆነ ተጠያቂ እሱ ነው። ሁሉን ነገር ወንጀል አይኖርባት። እቺ ግን የሚጠቅም የሚጎዳ ስለምታውቅ ይህ ያ ፈቃዷ ይጠየቃል። ወሁል መዋሰቱ ለሕክም ረሱል ሰለላሁ ዐለይሂ ወሰለም ወአምሬ ወነህይ ከነብዩ ትእዛዝና ክልከላ ጋር የሚስማማ የሆነ ሁክም ነው። ሰላቱ ሰላም የሆነ ትንሽ በሴቶች በሚስቶቻቸውና በእነሱ መካከል ግብግብ ተፈጥሮ ነበር በዱንያ ነገር ማለት ነው። ነብዩ አለይሂ ሰላቱ ሰላም እና አይሻ ሐዲስ ላይ በዝሙት የተጠረጠረችበትና ያጣማችበት ነበር። ወር ያክል ሂጅ አሏት ነቢዩ። ከቤተሰቦች ጋር ሂጅና ተቀመጭና እኔ ነገር ሁሉ ይረጋጋ፣ በዝሙት ታምተሻል አሏት። ሂጅና ይረጋጋና ትመጫለሽ አሏት። መጨረሻ ላይ ነቢዩ ዓለይሂ ሰላቱ ወሰላም ፈቃድ ጠየቋል። እኔ ጋር መምጣት አትችም ሀታ ተስተእዚኒ አበወይኪ እናትና አባትሽን ሳታስፈቅጂ እኔ ጋር መምጣት አትችም። እንደዛ ይሻልሻል አይሻልም? አማክሪ ቤተሰቦችሽ እነሱን አማክሪያቸውና መምጣት የምትችይ የምትፈልጊ ከሆነ ትመጫለሽ። አአስተእዜኑ አረሱልላሂ ያ ነቢይ አላህ ስለ አላህ መላክተኛ ምርጫ ቤተሰቦችን ልጠይቅ እንዴ አለች። እኔ አክታሩላህ ወረሱላ ወዳረል አኺራ አላህን መላክተኛውን የመጨረሻውን ዓለም ነው የምፈልገው። ከዛ ውጭ ያለ ነገር ሁሉ ይቅርብኝ። ከዚህ ስራ ሁክም ወስደዋል። ምን አንድ ሴት ልጅ ከተጋባች በኋላ ኒካው ከተረጋገጠ በኋላ ራሱ ፍቃድ ያስጠይቃል። ከፈለገች በቃ አልፈልግም ካለች መልሷ ነው። ቢስፈሪሃ ከተዳረች ማለት ነው። የአይሻን ሐዲስ ከዚህ ላይ ዑለማዎች ይዘውለታል። ነብዩ አለይሂ ሰላቱ ወሰላም እናትና አባትሽን አማክሪና ነገሩን አንቺ ማስቢበትና ወደ እኔ መመለስ ይችላል አለ። እናትና አባቴን ላማክር ስትሆን ለመውደቅ አለች እመርጣለሁ። አላህን መላእክተኛውንና ዳረል አኺራን ነው የምመርጠው። ችግር የለም። በዚህ ጉዳይ የራሴ ኃላፊነት ስለሆነ ማንንም አላማክርም፣ ራሴው እመርጣለሁ አለች አይሻ። ከዚህ ላይ ምን ዑለማዎች ተስተዋል፣ እስቲንባጥ አድርጓል። ፈቃዷ ይጠየቃል። ካደገች በኋላ ራሱ ትጠየቃለች። ችግር የለም። አልፈልግም ካለች መብቷ ነው። የግድ ጦርነት አለም ወይንም ስሌት አይደለም ታውጆባት አይደለም። አልፈልግም ካለች መብቷ ነው። ግን አልፈልግም የሚለውም በትንሽ ሰበብ ግጭት ውስጥ መግባት ግን አያስፈልግም። ተቻቻሉ የሚለው ነገር አለ ውስጥ ላይ ትዳር ዓለም ውስጥ ከገቡ በኋላ መቻቻል፣ ኃላፊነትን መያዝ የሚባለው ነገር አለ እንጂ ትንሽ በ ወይ ትንሽ ሰደበኝ የሆነ ነገር አደረገ በቃ ፈታ እዚህ ውስጥ መድረስ እንደሌለበት እንቀራለን ወደ ኢንሻአላ ሶስተኛ ወአመት ሰይብ ሰይባን እንመለከታለን። ሶስተኛ የሁለቱን ህክሞች አሳልፈናል። የሰው ልጅ ወይም አንድ ሴት ልጅ ሶስት አይነት ባህሪ ነው ያለው ብለን ሴቶች ውስጥ ሶስት አይነት ባህሪ ነው ያለው ወይ ምን ትሆናለች ብለናል። አንድ የምታደግ የምታገባ ሴት ምንድን ናት ብለናል። እመት እመል ቢክረ ሰጊራ ወይ ህፃን ቢክራ ናት ወይ ቢክረል ባሊግ ናት ወይ እመት ሰይብ ናት ወይ ሰይብ ናት። ከዛ ነው እስከ ሰባ ሰማንያ ዓመት የሚሆኑት አዛውንትም እዚህ ውስጥ ይገባሉ። ሰይባ ለው ውስጥ ይገባሉ። ትልቅ ሴት ማለት ነው። እኔ ትናንትና እንደነገርኳችሁ ነገር አለ። ቤተሰብ ቢቆጣም ቤተሰቡን ጅብ እያወርድ ቢራገምም እክድሻለሁ ቢልም እክድሃለሁ ቢልም አድርጉት ችግር የለም ያልነው ነገር አለ አይደል? የግድ ቤተሰብን ማሳመን አለብን። ለምን ነገሩ ጥሩ እንዲሆን የነሱ ዱዓ እንድናገኝ ጥሩ ነው። እንደ ሁክም ከሄድን ግን ቤተሰብ አያገባው ማገድ አይችልም። መወሰን ትችላለች። ሴትም ልጅ ወንድም ልጅ መወሰን ይችላል ይችላል። ዑመር ብን አልኸጣብ ነቢዩን አለይሂ ሰላቱ ወሰላም ሄደና አብደላህ ብን ዑመር ልጃችሁ የሆነ ሴት አገባ። ዑመር ፍታ አልፈታም ማለት ነው። ልጃችሁ ነው አብደላህ ብን ዑመር ማለት ታላቁ ሶሐቢይ ማለት ነው። ፍታሉት አባት ዑመር ዑመር ፍታሉት አሉት ልጃችሁ አልፈታም ማለት ነው። ለነቢዩ ሄዱና ከሰሱ ይሄ ልጅ የሆነች ልጅ አግብቷል ፍታ ብለው እምቢ አለ። ለምንድን ነው ፍታ ያልከው? አይ በድን ታበላሸዋለች ለአለሁ ሴትዮዋ ቆንጆ ናት። ወላኪን ዲኗ ላይ የለች። ለዚህ ነው እንጂ የሆነ ነገር ስላለባት አይደለም፣ ስላልወደዷት አይደለም፣ ስላልተመቻቸው አይደለም፣ በሌላ ነገር ስላልተመቸቻቸው አይደለም። ፍታ ያሉት ለምንድን ነው? ልጄን ትወስድብኛለች፣ ወደ ዱንያ ዓለም ውስጥ ትከፍትብኛለች ብለው ነው። ለዛ ከሆነ ምክራቸው እናትና አባት ያንን ደሊል አድርገን እንቀበላለን። አለበለዚያ ግን ለነብይ እንኳን ተከትቶ ፍታ ብለህ መከልከል ማዘዝ ነብዩ ምን ፍቃድ አይደለም። አላደርገውም። ፍታ ሚስትህን ፍታ አለ ነብዩ አለይሂ ሰላቱ ወሰላም። ስለዚህ የቤተሰብን ቤተሰብን ማሳመን፣ ቤተሰብን ማስፈቀድ፣ ከቤተሰብ ጋር ስምምነት መፍጠር ይሄኛው ኃላፊነት ነው። ማማከር አለብን ቤተሰብን የግድ ማማከር አለብን ቤተሰብን ወንድም ማለት ነው። ሴትማ ሴት ነው። ሴትማ የግድ ውል ያስፈልጋቸዋል። ቤተሰብን ማማከር አለባቸው። የማሳመን ብቃትና ችሎታ እነሱ ጋር ነው የሚቀረው። እኛ ወንዶች ራሱ ምን ማለት አለብን እንዲመርኩን እናታችንም አባቶቻችንም እንድመርቁ ማሳመን እንደዚህ አይነት ቤተቤት አለች፣ እንደዚህ ማድረግ ይችላለሁ፣ በቃ እባካችሁ ብሎ ማሳመን መቻል የግድ ግን ለኒካህ ዋና እኛ ጋር እንትን የለም ወልጅ ያስፈልግም የአባት ፈቃድ አያስፈልግም እኛ ጋር እነሱ ጋር ግን የአባት ፈቃድ ያስፈልጋል አባት ተጠይቆ እምቢ አሻፈረኝ ካለ የት ይሄዳል መጅሊስ ይከዳል ሸሪዓ ፍርድ ቤት ችግር የለም መላይነ መራ ቤተሰብን ሳያማክር አንድ ሰው ማግባት ይችላል። ወንድ ልጅ ወንድ ልጅ እኮ ምንም ወልጅ እኮ አያስፈልገውም። አታውቁም ይሄን እስከዛሬ ወንድ ልጅ ወልጅ አያስፈልገውም። ፍቃድ የምትጠይቀው ኒካሁ ሶሒህ እንዲሆን ተቀባይነት እንዳገኝ ሳይሆን እንዲመርቁ ነው። በቃ ሌላ ነገር የለውም። ወንድ ልጅ ሴት ልጅ ግን ኒካህ ሶሒህ ሊሆን ተቀባይነት ሊኖረው ሸርዕይ ሊሆን አባቷ ማወቅ አለበት። አባቷ ከሌለ አያቷ ማወቅ አለበት። አያቷ ከሌለ ወንድሟ ማወቅ አለበት። ያ ከሌለ አጎቷ ማወቅ አለበት። እነዚህ ፈቃደኛ አይደለንም ካሉ እሷ ደግሞ ፈልገዋለሁ ካለች ዲኗ ተመስቶት ግን ጠይቃቸውና አንፈልግም ካሉ ታገባና ነው እንትን አይደለም ሰፈር ውስጥ አይደለም። እሺ ሁለት ሰው ሰብስቦ ምናምን ሽርያ የሚባል አለ። ሁለት ሰው ሶስት ሰው ሰብስቦ የሚያገቡ ጋብቻ እሱ ሸሪዓ አይፈቅደው። የት ነው የምትሄደው? ቃዲ ጋር ሸሪዓ ፍርድ ቤት ትሄዳለህ። ሸሪዓ ፍርድ ቤት ደግሞ እውቅና ያለው ሸሪዓ ፍርድ ቤት ህጋዊ ከሆነ ይጠይቃታል። በምን በምን በምን በምን እንዲህ ብለውኝ ነው በቃ አንቺ ሸሪዓ እንትኑ ልጁ ተመችቶሻል? አዎ። በምን በዲን የዲን ሚዛንን ካየ በኋላ ሸሪዓ ፍርድ እንደ አባት ነው የሚገባ። በዲን ሚዛን ነው የሚገባ፣ በሌላ አይደለም። ተጓባል። ወንድ ልጅ የሚያማክረው ለምን ብሎ ነው? ኒካሁ ተቀባይነት እንዳገኝ ነው አይደለም። ምን እንደሆነለት ነው? አባትና እናት እንዲመርቁት ነው። ሴት ልጅ ግን የምትጠይቀው ፍቃድ ለምንድን ነው? ኒካሁ ሶሒህ እንደሆነ ነው። ከጀርባ እነሱ ፍቃድ የግድ መኖር አለበት። ወልይ ያስፈልጋታልና እንቀረዋለን ብዬ ነው ሰይታ ከወልዩ ከአባቷ ወይ ከአጎቷ ከወንድሟ ከአካባቷ ውጭ ማለት ነው። እሷ ወልይ ሁነኝ ለማለት ይችላል። አይቻልም አይቻልም እሱ የሚሰራባት ስለሆነ في بعض الف... عند بعض الفقهاء حتى عند أبي حنيفة أبو حنيفة زند راسه يسال ኢዛ ዘወጀት ልመርአቱ ነፍሰሃ ፈኒካሁሃ ባጢሉን ባጢሉን ባጢል ይላሉ ፊ ሪዋያቲ አቢ ዳውድ ነቢዩ ዓለይሂ ሰላቱ ወሰላም። አንዲት ሴት ልጅ ራሷን ከዳረች ወይንም አከሬ ወልይ ሆነኝ ብላ ራሷ መርጣ አንድ ሰው ወይ አሚሩ ወይ ማን ወይ ማን ብላ የሆነ ሰው መርጣ ኃላፊ ወልይ ሆኖ ከዳራት ኒካሃ ብልሹ ነው ብልሹ ነው ብልሹ ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አደጋ ነው። የግድ የት ነው መሄድ አለበት? የት ነው መሄድ አለባት? አንድ ሰው እዚህ አንተ ወልጅ ሆነኝና ዳረኝ ወኪል አድርጌሃለሁ እንደ አባቴ ተክስሃለሁ ብላው እዚሁ ሁለት ሻሂድ ፈልገው እዛ አንድ ወልጅ አምጥታ በድብቅ ልታሰር አይቻልም። የት ነው መሄድ አለባት? አባት እንዲህ ካለ የት ነው መሄድ አለባት? ተነጋገርን እኮ ሸሪዓ ፍርድ ቤት ነው የምትሄደው። በሸሪዓው ላይ ነው የሚደረገው። ይሄ ነው ሸሪዓችን። አልተግባባንም። ሸሪዓ ፍርድ ቤት ወልጅ ይሆናታል ዋና ሐላል ነብዩ አለይሂ ሰላቱ ወሰላም እሬሻለሁኝ ይሏት ነበር አባቷ ራሱ ሳይጠየቅ እዚህም ደረጃ ደረሳለ ግን ነብዩና ሌላ ይለያል አሁን አባት ተጠይቆ እንዲህ ካለ ወደ ምን ይተላለፋል ወደ ሸሪዓ ፍርድ ቤት ይተላለፋል ዛሬ ትለዋለች እሱ እሬሻለሁኝ እንደ ወልይነት እሱ አንድሬሻለሁ ይላል ይሄንኛ ይቀበላል በቃ ለቀ ይቀበላል በዛ ከሆነማ የሸሪዓ ፍርድ ቤት እኮ ራሱ እንዳባከ ጥያቄ ነው። የአጋጣሚ ልጁን ስለፈለገችው ብቻ አይደለም ይዛ የምትሄደው። ዲኑን ይመዝናል። እንደነው ጥሩ ነው ወይ? ከሃይማኖቱ ጋር ያለው ግንኙነት ጥሩ ነው ወይ? አባትሽ እንዲህ ያለው ለምንድን ነው? አባቴ እንዲህ ያለው አይ ዘሩን አልፈለገውም ድሃ ነው ብሎ ነው። ይቺ ከሆነች ይደራል ሸሪዓ ፍርድ ቤት። የአባት ምክንያት ይሄ ከሆነ የአባት ምክንያት ግን ልጁ ዲኑ ላይ የወረደ ነው፣ ዱርዬ ነው። አጫሽ ነው ምናምን ነገር ብሎ ልጄን ያበላሽብኛል ብሎ ከሆነ የሸሪዓ ፍርድ ቤትም ራሱ ይህ ኃላፊነት አለበት። ዝም ብሎ ስለመጡ አይደለም ያጋደረው ትፈተናለህ እኮ እያንዳንዱ ነገር እሷንም ይፈትናታል፣ አግቢውን ይፈትነዋል። እድል ላይ ያላቸው ወይ ፍክር ይፈለጋል። እንዴት ነው ይሄ ልጅ በአካባቢ ላይ እንደ አባት ነው። የአባትን ኃላፊነት እኮ ተሸክሞ ነው እየሰራ ያለው። በጣም ኃላፊነት አለባቸው ቃቤ ማለት እንዴ በቃ ሁለት ሰው ተፈላልገው ስለመጡ አባት እኮ እንዲያለ እናትም እንዲያለች ስለተባለ ምን ያደረጋችኋል አይደል? በጣም ተፍሽ ይደረጋል። ጥናት አድርጎብን ነው ተወጣን። ወአመ ሰይቡ ያችን እንትን የሚል ስላለ እስካሁን ዘንድ አንዳንድ ሱርያ የምትባል ነገር አለች። ما የሚያገቧት ما ሳያውቅ ቤተሰብ አያውቅ፣ አካባቢ አያውቅ ሸሪዓ ፍርድ ቤት አያውቅ እዚህ ሰፈር ውስጥ የምትደረጋለች እሷ ባጥኝ ማንን ተከተለ ነው አቡ ሐኒፋ መዝሀብ ተከትየ ነው አቡ ሐኒፋ ደግሞ ሴት የራሷን ንብረት መሸጥ እንደምትችል ሁሉ ቤቷን ማከራየት እንደምትችል ቤቷን መሸጥ እንደምትችል መሬቷን መሸጥ እንደምትችል ንብረቷን መሸጥ እንደምትችል ሁሉ ራሷንም ለፈለገች መዳር ትችላለች የሚል አለ። ቅያሱ ራሱ ተመሳሳይ አይደለም። ኒካህ ራሱን የቻለ ነው። ግብይት የገበያ ንብረት ራሱን ይቻላል። አንድ ላይ እናስሄደው ይህንን ነው የምንፈልገው ነው አላቸው። ሌሎቹ ደግሞ ባጥል አድርጎ ሐዲሱ ሐዲሱ ደግሞ ራሱ በራሱ በቋሚነት ተናግሮታል። ሲሱሩጥን ወልይ እናየዋለን ኢንሻአላህ። ወልይን አስጨንቃቸዋል። ምን እንዳሉ ዛሬ እሺ ይላል። ምን አልከው? ምን አልከው? ወአመ ሰይቡ ሰይባ ሶስተኛው አይነት ሴት ፈላቱ ዘወጁ ሰይባ ማለት ዑለማዎች የተለያየ ፍች ሰጥተውታል። ሰይባ ማለት ቢክራ ያልሆነች ድንግል ያልሆነች ማለት ነው። ድንግል ያልሆነች በዝሙት እንዲህ አዎ ያሏል። በዝሙት እንዲህ በምንም ነገር ይወገድ ሰይባ ከሆነ ሰይባ ናት አሉ። ወላኪን አብዛኛው ሰይባ ማለት ላ እንደዛ ከሆነ ሰይባ በጣም ብዙ ሰይባ ነው ያለው። ያ አይደለም ሰይባ ማለት አግብታ የፈታች ይችን ብንይዛት more ከሐዲሱ ጋር ብዙ ነገር ይሄድልናል። አልገባችሁ? ይሄማ በጣም ወአመ ጠይቡ ጠይባ ፈላ ቱዘወጁ ኢላ ቢኢዝኒሃ በፍቃዷ እንጂ አትዳርም። وإذنها ፍቃዷ ደግሞ بالكلام በንግግር ነው። በኺላፍ ቢክሪ በቢክራዋ ተቃራኒ فإذنها የዛች ፍቃድ የማን ፍቃድ የቢክራዋ ቢክራ አስገይራ ናት ቢክራ ለከቢራ ዚክራ ሁና ትልቅ አቅመ ሔዋን የደረሰችው 15 16 17 18 20 ምናምን ዚክራ የሆነች ያላገባችው ፈኢድኗ የዛች ፍቃድ አሶናቱ አለ ስኩቱ ዝም ማለት ነው። የዚችኛይቱ ፍቃድ ደግሞ የፈይበዋ መናገር ነው። ለምን ትልቅ ሴት ሆነዋል። በከደን ታገቢዋለች መስሎልሻል። አይ እሱ እንደዚህ እኮ ጥሩ አይደለም ይባላል ወይ ጥሩ ነው እፈልገዋለሁ፣ በቃ አዎ እሱ ይመቸኛል ብላ መናገር ትችላለች። ፍቃዷም ንግግር ነው። ለምን ብዙ ነገር ልምድ አላትና ተሞክሮ ስላላት ማለት ነው። አግብታ ፈትነው አይደለም እሱ ምን ነገር ትችላለች ሁሉም ነገር ስለምታውቅ አታፍር ቢክረል ከቢራ ከእድሜ አንጻር ስናት አደግ ስላለች የሚጎዳና የሚጠቅማቸው ስለምታውቅ ዝም ልትል ትችላለች ቢክረል ከቢራ ከሆነች ደግሞ ምንም አታውቅም ምንም ታማከራታለች ራሱ እስቲጃችን ጠብቆ ነው የመጣው ሁክሙ ወኢዝኑሃ ፍቃዷ ጠይባ ቢልከላም በንግግር ነው የሚገለጸው በሰላፍ ልቢክሪ በቢክረዋት ቢክላፍ ልቢክሪ ቢክሪል ከቢራ ትንሳለች አይል ባሊኻ ሙሉህ የሆነችው ቢክራ ስትል ፈይዝንሃ የእሷ ፈቃድ አሰማቱ ዝም ማለት ነው ስትጠይቅ የግድ አያስፈልግም መናገር አለባት አይባል ብትናገር ቢክራ ከቢራ ብትናገር ታገቢዋለች ከሌ ትዳር መጥቶልሻል ይስማማሻል ተብላ ስትጠየቅ ፋጡማ እንትን እኮ መጥቷል የከሌ ልጅ እንደዚህ እንደዚህ ጠይቋል ምን ይቻላል ላማክርሽ ብዬ ነው ብላ እናት ትጠይቃታለች እሺ አገባዋለሁ ብትል ዳውድ ዘህሪ ምን አለ? እሺ ሁለቱም ቢናገሩ ጥሩ ነው። ግን የሰይባዋ በንግግር ሲገለጽ የቢክራዋ አልከቢራ ደግሞ አሶማት አሶማት ማለት አሶምት ማለት ነው። በሌላ አባባል ሶማትም ይባላል፣ ሶምትም ይባላል፣ ሱኩትም ይባላል። ዝም ማለት ነው። ቃለ ፊል ሙግኒ ሙግኒ ላይ ምን ይላሉ? ስድስተኛው ጥራት አራት መቶ ዘጠና ሶስተኛው ገጽ ላይ አመሰይቡ ሰይባ ብለዋል። ሰይባ ፈት ያገባል። ፈለናዕለሙ አናውቅም በይነ አህል ልዕልም በሊቃውንቶች መካከል እስካሁን አናውቅም። ኺላፈን ልዩነት የለም في أن إذنها ፍቃዷ الكلام ንግግር በመሆኑ ዙሪያ ምንም خلاف አልተፈጠረም። ንግግር ኺላፈን ፈላናዕለሙ አናውቅም بين أهل العلم በሊቃውንቶች መካከል خلافا ግጭት አልተፈጠረም ልዩነት ቢአነ ኢዝነሃ ፍቃዷ الكلام ንግግር በመሆኑ ለልኸበር ሐዲስ ስላለ ሐዲስ ስላለ ولأن اللسان ምላስ هو المعبر ገላጭ እሱ ነው። አማ ስለቀልብ ልብ ያለን መግለጽ የሚችለው ምላስ ስለሆነ ውስጥ ያለን መግለጽ የሚችለው አንድ ሰው ባንደበቱ ስለሆነ ወሆን ሙዕተበሩ የሚታየውም እሱ ነው። في كل موضع ማንኛውም ቦታ ላይ ባንደበት የሚወጣ ነገር ነው። يعتبر فيه الإذن ፈቃድ ሲጠየቅ የሚገለጸው በምንድን ነው? ዚክረል አልከቢራ አልባለጋ ቶሎ በሆነች ዚክራ መናገር ስለምታፍር ዝም ማለቷ ፍቃድ ተደረገ። ዚክረል ዚክረ ጠይባ የሆነች ደግሞ መናገሯ መናገር በጣም ይገልጻል ፍላጎትን። ዝም ማለት እኮ የሆነ ያክል ይገልጻል ብለናል አይደል? ስትጠየቅ እንዲ እሽም አለማለት ፍቃድን ይገልጻል ማለት አይደል? ለምን ብትናገር ስለምታፍር ነው ዝም ያለችው። የማትፈልግ ከሆነ አለመፈለግን ትናገራለች። ፍቃድን ግን ላትናገረው ትችላለች። ዝም ማለቷ ፍቃድ ሆኗል። መናገር የምንለው ደግሞ more በጣም معبر ገላጭ ነው ማለት ነው። ولأن اللسان كلام ለምን ተፈለገ ቢባል ولأن اللسان ምላስ አንደበት ወል ሙዓሲሩ ገላጭ ነው እሱ عما في القلب ልብ ውስጥ ያለን ይገልጻል። ወል ሙዕተበሩ የሚታየውም እሱ ነው። في كل موضع ማንኛውም ቦታ ላይ በንግግር የተገለጸ ነገር በጣም ትኩረትን ይስባል። ዩዕተበሩ ፊል ኢዝን ፍቃድ ተብሎ ይታያል። ፍቃድ ኢንተሃ እዚህ ይጠናቀቃል። ሙገን የተነገር ቃለ ሼኹል እስላም እብን ተይሚያ ረሒመሁላህ አላህ ይዘንላቸውና እብን ተይሚያ እንዲህ ይላሉ ፊ መጅሙዕ ፈታው የሚባለው ኪታባቸው ላይ ሰላሳ ሁለተኛው ጥራዝ ከሰላሳ ዘጠኝ እስከ አርባ ገጽ ድረስ ሰላሳ ሁለተኛው ጥራዝ ላይ አልመርአቱ ሴት ልጅ ይላሉ ሼህ ሴት ልጅ ላይንበሪ ለአሐድ ለማንም አይፈቀድም አይገባም። ላይንበሪ አይገባም ለአሐድም ለአንድም ሰው አይገባም። አዩዘዊጅሃ ሊድራት ኢላ ቢኢዝኒሃ በፍቃዷ እንጂ ሊድራት አይፈቀድም። ከማ አመረ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ራሳቸው እንዳዘዙ በፍቃዷ እንጂ ማንም ሊድራት ጫና ሊፈጥርባት አይፈቀድለትም። ይህ መብት ተሰጥቷታል። አሁን በአረቡ ዓለም ያሉት ምን እንደሚያደርጉ ታውቃላችሁ? ወላሂ መሻረኮች በጣም እያሉባቸው አንቀው የግድ የላጉት ልጅ አንቀው በራሳቸው ፍላጎት ነው የሚገዙት። ይሄ አያስኬድም፣ ሸሪዓችን ጋር ፍላጎት ነው እያሏቸው ነው። የለም ሸሪዓ እንትን ሴት ልጅ ላይ እንደዚህ በመብቷ ላይ ጫወታ የለም፣ እስላም አልፈቀድም። እንደዚህ እስላም ሙሉ መብት ሰጥቷታል፣ ሙሉ መብት ሰጥቷታል። አባት የሚቆጣው ላላቸው የምታገባ ከሆነ ነው። አቸዋ ደግሞ በምንድን ነው የምታየው? ሲዲ ስዲ ነው ለአቂዳ በዛ ነው የሚታየው። ወላኪን አንድ ልጅ እህትህ አህባሽ አገባለሁ ብትልህ ኡ ማለት አለበት የዛን ሰዓት አይቻልም። የፈለገ ቁመሽ ቅሪ እንጂ አባሳ ለምን ለምን ታስቀኛል? አዎ አቂዳው አቂዳ የተበላሸ ስለሆነ አቂዳ የተበላሸ ስለሆነ አይቻልም። የዛን ሰዓት አባትም ራሱ አይቻልም። እኔ አርዱኝ አላችሁ እንጂ አልሰጥም ማለት ይችላል። በምን ሚዛን ነው ይሄ? በሸሪዓው ሚዛን ይሄ ነው። አሳ ማለት ይሄ እዚህ ማለት አልመርአ ሴት ልጅ ላይንበቂ አይገባል ለአሐድ ለማንም አዩዘውጅሃ ሊድራት አይፈቀድም ኢላ ቢኢዝኒሃ በፍቃዱ እንጂ ከማ ነቢ ሰለላሁ ዐለይሂ ወሰለም ነብዩ እንዳዘዙ ፈኢን ዛሊክ ብትጠላ ለም አለኒካህ ብትጠላ ፍቃድ ስትጠየቅ ማለት ነው። ፍቃድ ስትጠየቅ فإن ብትቃወም ذلك ይህን ጋብቻ ብትቃወም ለም ትጅበር አለ ኒካህ በኒካህ ላይ አትገደድ። አግቢ ማግባት አለብህ። አለበለዚያ ልጄ እከሌን ካላገባሽ እክድሻለሁ መቶ ጊዜ ይካል የለም። እንደዚህ ሸሪዓ ላይ የወደቀ ሰው ከሆነ አታገባው፣ አትገደድም። አትገደድም ማለት ቤተሰብ ቢራገምም ቢረግማትም እንኳ አይደርስም አይደርስም። አትገደድም አለምን እኮ ህይወት እኮ አንድ ትዳር አለም ውስጥ እኮ ሁለት ዓለም እኮ ነው የምንኖረው አይደል? ዱንያንም አኼራንም እዚሁ ነው እኮ የምንኖረው። የአኸራትን ቋንቋ የምትሄደው እሱ ነው። አቂዳው ተበላሸ ሰው ጋር ገባች ማለት ወደቀች ማለት ነው። ጀነት ደግሞ አንድ ጊዜ ከገባች በኋላ አንድ የመስተባበር ባህሪ አለ። ዲኑሃ ዘውጁሃ ሃይማኖቷ ባሏ ነው ይባላል። ናም ናም፣ በጣም ትክክል አልኹላ እንደ እንደ ጓደኛ ነው። ጓደኛ ስትመጥ ምን አይነት ጓደኛ ምረጥ ነው ያሉት ነብዩ አለይሂ ሰላቱ ወሰላም እ ፈለንዙር አይኩም መን ዩኻሊፍ ማንን ጓደኛ እንደሚያደርግ ይመልከት ነው ያሉት ነብዩ አለይሂ ሰላቱ ወሰላም። ካሁኑኑ ጥላት ጥናት ያደርግ فإن القرين بالقرين يقتدي إن القرين بالقرين يقتدي ጓደኛ ጓደኛውን የባሱን ሰው ነው የሚመስለው አቅራኑን ነው የሚመስለው ሰው ይሄ ሁላ ነው እኔ እናንተ አብረን የምንኖረው ይሄን ያሉት ሁልጊዜ ማታም ጧትም አብረው የሚገናኙት ምን ያክል መፈላፈል እንዳለባቸው አስቡ فإن كرهت ከተቃወመች ዛሬ ይህን ሀሳብ ከተቃወመች ለም ትጅበር አለ ኒካህ ከኒካህ ላይ አትገደድም ኢለ ሰጊረተ البكر ትንሿ ቢክራ ስትቀር ፈኢነ አባሃ አባቷ ይዘውጁሃ ይድራታል ወላ ኢዝነ ለሃ ፍቃድ የላትም ፍቃድ የላትም ለምን አታውቅም እሷ ትንሽ ህፃን ናት ሰባት አመቷ ስድስት አመቷ ግን አትሰጥም ለባል በዛም ታይ እንዳገባ አትሰጥም ከዛም በላይ ያሉት ግን በሀያ አመት ውስጥ ያገባች ደግሞ አግብታ አትሰጥም አይባልም እንዳገባኝ ኒካሁ እንደታሰረ እባል ጋር ወይ ይራራቁም አይራራቁም መገናኘት አለባቸው ተባባናል የማይሰጥ ያንኛው ለምንድን ነው? አደጋ ነው። ወአመል ባሊግ አሰይብ ብሉግ የሆነች ሰይባ ፈላ የጁዙ አይበቃም ተዝዊጁሃ መዳድ የገይሪ ኢዝኒሃ ያለ ፍቃዷ ከኋላ የቀራ ነው ነው እየደገሙት ያለው ለም ትጅበር አለ ኒካህ በኒካህ ላይ አትገደድም ኢለ ሰጊረተል ቢክር ትንሿ ቢክራ ስትቀር ፈኢነ አባሃ አባቷ የትንሿ ቢክራ አባት ይዘውጁሃ ይድራታል አባቷ ወላ ኢዘነ ለሃ ፍቃድ የላትም ፍቃድ የላትም ፍቃድ የላትም አፎን ፍቃድ የላትም እንደፈለገ ይድራታል ማለት ለማንም ላገኘው ሰው እንዴት ተቀጥሎ ይሰጣት አይደለም። ለዝና ሊሰጣት አይደለም። ለሀብት ሊሰጣት አይደለም። ለባለስልጣን ሊሰጣት አይደለም። ጎረቤት ዘመን ሊያወጣባት አይደለም። ከዲኗ ጋር የሚሄድ ሰው ወለው ካነ ከኋላ ምን ነበር ሰጥ ያለው እ إذا جاءكم من تحبون دينه وخلقه فزوجوه فأنكحوه هنالك أو كما قال الرسول عليه الصلاة والسلام ያ ነው ሚዛኑ እንጂ ሊነግድ አይደለም። ሴት ልጅ በርበሬ አይደለችም። ሴት ልጅ ልብስ አይደለችም። ሸቀጥ አይደለችም። እንደፈለጉ ለዝና መሸጥ የለባቸው። እኛ ሀገር እኛ ላይ ያለው ባህል ይሄ አንድ ሰው የሚድረው ወይ ለጓደኛው ለነጋዴ ልጅ ይድራታል፣ ወይ ደግሞ አካባቢው ላይ ታዋቂ ለሆነ ሰው ይድራታል። ምኑን አይጠይቅም። ይሄ እየቀራን ያለ ነው ቤተሰብ ቤተሰቦቻችን አይደለም። ይሄንኛውን ጄኔሬሽን የምንተካው ማንን እኛን አይደል? እኛ ስንወጣ አንተ ስትጠይቅ ዘሩን አይደለም መጠየቅ፣ አንተ ስትጠይቅ ምኑን አይደለም መጠየቅ ሀብቱን አይደለም መጠየቅ ፈዘውጅሁ ኢስተጣ ዳር እኛ እንድንቀየር ነው። ከላይም ዳዕዋ አድርገን ሊቀየር ይችላል ኢንሻአላህ ምንም ማለት ነው። ወላ ኢዝነ ለሃ ወአመ አልባሊጉ ሰይፍ ያስቸግሩት በዛ አይደል ቤተሰብ የሚያስቸግረው በዚህ ነው እያሉ ግሙት የበዛው መተራመስ እየተፈጠረ ያለው ሴቶች ያለ ትዳር የሚቀሩት ወንድ ራሱ እያረጀ ያለው ሳያገባ ለምንድን ነው አንደኛ <laughs> አይዞ አይ ጭንቀት እኮ አይደለም ኢንሻአላህ አላህ ይሰጣል ማለት ወአመ البالغ والسيب ዱዓ ግን ያስፈልጋል ወላሂ አንድ የምንዘናጋበት ነገር አለ አናውቅም ወላሂ እስካሁን ድረስ ኑረናል ዋናው ህይወታችን ሁሉ አቅማችንን እስካሁን የተጠቀምነውን ሁሉ የምንጠቀምባት የተወሰነች ዓመት አለች እስከምንሞትባት ከዚህ ግቢ ወጥተህ ትዳር ይዘህ እስከምትሞትባት ድረስ ያለችው ኃይል ያንተ የአኺራ ዓለም ወሳኝ ጊዜ ነው። ወሳኝ ወይ ይበላሻል ወይ ሰላም ይሆናል። አሁንማ ሰላም ነን እኮ ይኸው ሰባራ ዕቃ ይላል መሻይኾች ያውቃሉ። ሰባራ ዕቃ የተቀደደ ከታች ያለው የተቀደደ ዕቃ ውሃ ውስጥ እያለ ምንም አታውቀው ሰላምን ይዟል ሙሉ ስታወጣው ግን ያለውን ሁሉ ይፈታል፣ ባዶ ይቀራል። ግቢ ውስጥ እያለን ሂጃቡም አልሐምዱሊላህ፣ ኒቃቡም አልሐምዱሊላህ፣ ሱሪውም አጥሯል አልሐምዱሊላህ፣ እኔም አለ አልሐምዱሊላህ፣ ጥራፍ የሚቀራል አልሐምዱሊላህ፣ ደዕዋ የሚሰማል ይደረጋል አልሐምዱሊላህ። ሲወጣ ግን ባዷችንን ብቻችንን ቢሮዎች ስንገባ የዛን ጊዜ ነው ቀውጢ ፈተና ውስጥ የምንገባው። በጣም ቀውጢ የሆነ ፈተና። ለዛ ስንቅ ነው አሁን እየታገኛለን። ዱዓ ያስፈልጋል። አንደኛ ምን አይነት ስታጋጥመኝ ይሆን ከማን ጋር ይኖር ይሆን? ያአላህ ወላሂ በጣም በጣም በጣም ጀነት የሆነችም አለች አይደል? የሁለቱም ዓለም ጀነት የሆነችም ሴት አለች። እሳት የሆነችም አለች። በቃ የሚጥሚጣ ጆንያ ትስቃለህ እሷን አይደል? አንተ ደግሞ የሚጥሚጣ ኩንታል ትሆናለህ። ልክ ሰብስ ቀርግ አንተ የት ነበር? ቀውጥ ልታፈላ ትችላለህ። እነሱ ብቻ አይደሉም፣ እናት ሊሆኑ ይችላሉ። አንተ አባት ነው ወንድም ሆነ ከቀረብክላት አንተም ትጋረፋለህ። ያጋጣሚ አንተ በምላስ ጮት ጅራፍ ራሱ ገርፎ ራሱ ይጮሃል አይደል? ልጮህ ትችላለህ። የብድል ሊሆን ይችላል። ሰው ዱዓ ብቻ ያስፈልጋል። የሚጥሚጣ ኩንታል ታይ ምን ኩንታል የምን ኩንታል መሆን ያለበት የስኳር ወአመል ባሊግ ጠይብ ባሊግ ጠይብ ጠይብ የሆነች ባሊግ ፈላ የጁዙ ተዝዊጁሃ መዳር አይፈቀድም የገይሪ ኢዝኒሃ ያለ ፍቃዷ ላሌል አብ ለአባትም የማይፈቀድለትም ولا لغيره ለሌላው አይፈቀድም بإجماع المسلمين ሙስሊሞች ሁሉ ተስማምተዋል በዚህ ላይ ዲክራ ይሁን ዲክራ كبير ከሆነ ትልቅ ከሆነ ብሎክ ከሆነ ማንም ያለ ፈቃዷ እንደማይደራት إجماع المسلمين ይላል። إجماع العلماء ብቻ አይደለም ይላል። ኢጅማዕ አልሙስሊሚን ሙስሊም ሁሉ عقل ያለ ሁሉ ይስማማል በዚህ ላይ እንኳን علماء ዑለማዎችና እንደማትበደል more ከኛ የበለጠ ትኩረት ይሰጣሉ። البالغ الثيب البالغ الثيب ثيبة የሆነች ባሊግ ከላይ ጅዙ መዳር አይቻልም። ثيبة አጉልታ የመጣች ማለት ነው። እሷ ላይ إجماع المسلمين አለ ከኋላ ያለችው ላይ ደግሞ ምን ብለናል በላይ ቀርተናል ትንሽ ክላፍ ስላለች ነው وهو الموافق لحكم رسول الله صلى الله عليه وسلم وامره ونهيه هذا القول الذي ندين لله به ولا نعتقد سواه የሚል አሳልፈናል አይደል ትንሽ ክላፍ ስላለች ነው ሸኹ እርጅ አድርገውት ነው ይሄ ምን አይነቷ ቢክራ ሆና ብሉግ የሆነችው ትንሽ ክላፍ ይኖራል ጫናን ይፈጥርባት ይችላል የሚል ስላለ ጠይባ ባሊግ ከሆነች ወላይማ ምንም ኢጅማዕ አልሙስሊሚን አለ ፈላይ ብዙ ተጅዙሃ መዳር አይቻልም በገይር ግን ያለ ፍቃድ ላሌል አቢ ለአባት አይፈቀድለትም፣ ወላሌ ለገይር ለሌላም አይፈቀድለትም። በኢጅማዕ ሙስሊሚን በሙስሊሞች ስምምነት وكذلك እንደዚሁ ነው። አልቢክሩል ባሊቁ አቅመ ሔዋን የደረሰችውን بكرا ባታገባም ማለት ነው። ባታገባም ሀያዎቹ አስራዎቹ ምናምን ከአስራ አምስት በላይ ያለች ከአስራቱ ከዘጠኝ ዓመት በኋላ ነው አይደል ብሎ ትሆናለች። ሀይድን ማየት ከጀመረችበት በኋላ ብሎ ብላል። ፈቃዷ ይጠየቃል። ተፈልጊዋለች ማየት ትችላለች። አሳየ ከየት ሀገር ነው የመጣው ማን ነው ወሲላ ከየት ሀደፈ ፍቃራ ባል ብቻ አይደለም እሷም ልቅና አድርጋ ማየት ይችላል። አስተካክላ ማየት አለባት አዎ እኔ ይሄ አልተመቸኝም እዛ ተመቸኝ እንደዛ አላለኝ መምረጥ ትችላለች ተአቋ መብቷ አንተም ማየት ያለብህ የተፈቀደልህ ነገር አለ አይደል ይቻላል ፊቷን ታያለህ እጇን ታያለህ ከዛ ፀጉር ምናምን ነገር አይፈቀድም ፀጉር አይፈቀድም ፀጉር አስወጥቶ እንደዚህ ለብቻው አቁሞ አይቻልም ያን ነገር አይቻልም። ተጋባን አይደል? ገደብ አለው ለማየት ለማየት ገደብ አለው። ጸጉር ምናምን ነገር ከፈለግ ከተላ ላካል እህት ተያትና አዎ ጥሩ ጸደ ጸጉር አላት ምናምን ካለች የግድ ጸጉር ደግሞ የኒካህ እንትን አለ ዋና እንትን አስፈላጊ ነገር አይደለም። እኔ ጸጉር ትወዳላችሁ አትጥኝ አላህ አለ እናንተ ይሰጣል። ግን ጸጉር የግድ አስፈላጊ ነው ማለት አይደለም። ጸጉር ጋር ተወስቀይ ዋናው ዲን ነው አይደል የምንመርጠው ዲን ዲን ዲን ዲን አልፋ አልፍ መራ አልዓቂዳ አልዓቂዳ الصحيحة السليمة ሰላም የሆነች አቂዳ አላት ልጅ ብለህ ነው መምረጥ ያለብህ የመጀመሪያ ዲጂታል ፖይንት ነው መሆን ያለበት አልዓቂዳ አልዓቂዳ እኔ አንድ ምን አንድ ምላችሁ ነገር ምን እንዳለ ታውቃላችሁ ሌላ ግቢ ካሉ ጀልባቢስቶች እኛ ግቢ ያሉት አባያ የለበሰ ይሻላል ሌላ ቦታ ካለ ኒቃቢስ እኛ ጋር ያሉ ዘልባጆች ይቀደባሉ። እኛ ጋር ያሉ ኒቃቢስቶች ደግሞ more እንቁዎች ናቸው። ለምን አቂዳ ላይ ነው የሚሯሯጡ። ዲናችን ላይ እዲናችን ላይ قوي ናቸው። ሱናቸው ላይ قوي ናቸው። ይሄን ነው የምናስቀድመው። የግድ እዛ ነው የነጋዴ ልጅ መሯሯጥ አይደለም። የነጋዴ ጋር እዛ የነጋዴ ልጅ ስታመጣ ኢንጂነር ነህ ተመረቀ ሂደሃል ምንድን ነው ሲባል ኢንጂነር ነው የምታገባው አንተን ሳይሆን ምንህን ነው ሙያህን ነው የምታገባው ብርህን ነው ነጭተህ ነጭተህ ካልተመቻህ ትታህ ትሄዳለች። እሷ ጋር እባክሽ ተነሺ፣ ይሄን አቂዳ አስተካኪ፣ እባክሽ ስገጂ፣ እባክሽ እንደዛ አድርጊ፣ ልጆችን ታበላሻለች። ወላኪን ሀዲህ ልመርአቱ ለቲ ከተደረሱ ማዓ ከአንተ ጋር የምትማረው ልጅ ግን ምን አላት አቂዳዋ ላይ ማሻአላ ይህ አለ። ሀታ ራሱ ሌላ ግቢ ጋር ሲወዳደሩ ወላሂ ማሻአላ ነው የሚያደርግ እኔ በዚህ እኮራለሁ። ወላሂ አልሐምዱሊላህ ምን ያክል ለውጥ እንዳለ ታውቃላችሁ አታውቁም? አሃ ነው እንደኔ አልተመቸው ይገርም ነው ያለው ሐታ አለ الحجاب ይሄንን ነው ማየት ያለባቸው አቂዳ ላይ ዲን ላይ አፍንጫ ቀጠል አፍንጫ የተኛ አትበል ያ ኋላ የግድ ቆንጆ አታግባ ማለት አይደለም ከሆነ መጀመሪያ ላይ አቂዳን ጠይቃለሁ ነብዩ አለይሂ ሰላቱ ሰላም ያስቀመጡት ሐዲስ ይሆናል አልመርአቱ ደኒመቱ ደይና ደኒማ ማለት አጭር የሆነች ውበት የሌላት ማለት ነው ምንም ቅርጽ የሌላት ሊሆን ይችላል ደኒማ አጀይና ሃይማኖት ያላት ዲኗ ላይ ጠንካራ ሴት ከሄ አውላለከ ሚነል ጀሚለቲ غير ذات الدجيل ሃይማኖት ከሌላት ከቆንጆ አፍንጫዋ ቀጥ ምኗ ፍልክት ያለ ተዋጠች ምን ማለት ነው አናፍታ አናፍታ ከቁጥጥር ውጭ ታወጣለች ስራችን አደጋ ነው ወላሂ ቢያንስ ልጆቻችን ይበላሻሉ ወደፊት ልጅ ማለት ልጆች ተበላሹ ማለት በቃ ሁሉ ነገር ወደመ ማለት ነው እና ውበት ላይ ብዛት የምንዘገየው፣ የምንዘናጋው፣ ምን የምንለው ምን ሊሆን ይችላል? ውበት በመምረጥ ሊሆን ይችላል። ተትርፈዋል፣ ይበቃቸዋል። አንብቡ። ወከዛሊከ ልቢክሩ የተተረጎሙ ሞልቷል። ወከዛሊከ ልቢክሩ ልባሊቅ ብሎ የሆነች ቢክራ ለይሰ ቢገይሪ ልአቢ ወልጀድ ተዝውጁሃ ለይሰ አይፈቀድም። ቢገይሪ ልአቢ ከአባቷ ውጭ ወልጀድ ከአያቷ ውጭ ተዝውጁሃ መዳር አይችልም አይችልም ወከዛሊከ እንደዚሁ አልቢክር አልባለ ብሉግ የሆነችን ቢክራ ለይሰ አይፈቀድም ለገይር አብ ከአባቷ ውጭ ላለ ወልጀድ ከአያቷ ውጭ ላለ አይፈቀድለትም። ምን ማለት ተዝዊጁሃ ሊድራት አይፈቀድለትም። ቢዱኒ ኢዝኒሃ ያለ ፈቃዷ ሊድራት አይችልም። ከማን ውጭ አለ? ከማን ውጭ አለ? ሰው ያለ ፈቃዷ ሊድራት አይችልም። ከአባቷና ከአያቷ ውጭ ያለ ሰው ያለ ፈቃዷ ሊድራት አይችልም። ይህ በኢጅማዕ ሙስሊሚን ሙስሊሞች ተስማምተዋል ብትለው ኺላፍ ያለችው ማን ላይ ነው ማለት ነው? አባትና አያቷ ያለ ፍቃዷ ሊዝሯት ይችላሉ? አይችሉ ይችላሉ? አይችሉ ኺላፍ አለ በይነል ዑለማ። ወላኪን ከአባቷና ከአያቷ ውጭ ያለ ሰው ማንም ዚክረል ባሊግ የሆነችውን ሊድራት ፈጽሞ አይችልም። ማንም ማንም ከአባቷና ከአያቷ ውጭ ያለ በኢጅማዕ ሙስሊሚን ክልክል ነው። ማንም አይድራት ያለ ፍቃዱ። አባቷና አያቷ ግን ይድሯታል በሚለው ዙሪያ ምን አለ? ምን አለ? ኺላፍ አለ። እሺ ኺላፉን የሚቀራልኝ ማን ነው? ከኋላ ቀርተነዋል። ኺላፍ ዚክረል ባሊግ ላይ ኺላፍ አለ ብለናል። እስኪ የት ላይ ነው ኺላፍ ያለው? ቀርተነዋል። የሚገርም ዚክረል ባሊግ ላይ ኺላፍ አለ የሚለው የት ላይ ዝም ብለን ኺላፍ አለ አይደለም። እዚህ ግን ወከዘል ወከዛሊከ الذكر والبالغ ስለሆነች بكرا ليس لغير الأب ከአባቷ ውጭ ላለ አይፈቀድለትም። ليس አይፈቀድለትም የለም ማለት ነው። ንግድ ነው። لغير الأب ከአባት ውጭ ላለ والجد ከአያት ውጭ ላለ تزويجها ሊድራት አይችልም። እነሱ ሊድራት አይችልም። አዎ በምን بدون إذنها ያለ ፈቃዷ በምን አይነት بإجماع المسلمين ስምምነት አለ። አባትና አያት መዳር ይችላሉ። አዎ በምን بغير إذنها ያለ ፈቃዷ ሊድሯት ይችላሉ። እዚህ ላይ ምን አለ ማለት ነው? ኺላፍ አለ። ግን አይዳሩ ነው ይዳሩ ነው የምንለው የትኛውን ኺላፍ ነው የምንለው? ያለ ፈቃዷ መዳር ይችላሉ አይችሉም? የትኛውን ነው የምንይዘው? አባትና አያት አይችሉም የሚለውን ነው የምንይዘው። ግን ኺላፍ አለበት ኺላፍ አለበት። ኺላፍ እስኪ አንብቡት። ምን የሚለው ነው ኺላፍ? ራጁ ስንገር እስኪ ከማን ማሻአላህ وهو القول الذي ندين لله به ولا نعتقد سواه وهو القول ንግግሩም ይሄ ነው ፍርዱ الذي ندين الله به አላህን የምናመልክበት ማባባል ይኸው ነው። ምን ይኸው ምን ይኸው አባትና አያት ማንም ሰው ቢክራም ባሌ በሆነችም ማንም አይዝራትም ያለ ፍቃዷ የሚለው ይሄን ቀውል ነው የምንይዘው። ስላፋለች ማለት ነው። ይሄን ቀውል ነው የምንይዘው ማለት ያንኛውን አንይዘውም ማለት ነው። ስላፋለ ማለት ነው። ወላ ናዕተቂድ ሲዋሁ ከሱ ውጭ ያለን አንቀበልም። ወሁል ሙዋፊቁ ተስማሚም ይህ ነው ሊሑክሚ ረሱልና ስለ ላ ስለም ለረሱሉ ብዬ ወአምሪ ለትእዛዛቸው ወነህይ ከከልከላቸውም ጋር የሚሄደው ይሄ ነው። የምንቀበለውም ይሄን ነው ምንም ማንም ሰው ቢክረል ባሊዕን ያለ ፈቃዷ መዳር አይችልም። ኺላፍ አለበት። አባትና አያት ላይ ብቻ ነው ኺላፍ ያለ። እሱም ሶሒሁ መዳር አይችሉም። እነሱ እነሱም መዳር አይችሉም ያለ ፈቃዷ። ግን ኺላፍ አለ። እንዴ? ከአባቷና ከአያቷ ውጭ ያለው ላይ ወንድሟ ወይ አጎቷ አድራለሁ ቢል አይችልም ያለ ፈቃዷ። በምንም አይነት መልኩ እነሱ ላይ خلاف ያለው ለምን መሰላችሁ? አባትና አያት ከአጎቷና ከወንድሟ ይልቅ በጣም የሚቆረቆሩ ስለሆኑ በቃ መጥፎ ቦታ ላይ ላይ ጥሏት ይችላሉ ከሚል angle አይተውት فأما الأب አባት والجد አያት فينبغي لهما ለነሱ ይገባል እስቲእዛኑሃ ፍቃድ መጠየቅ እስቲእዛኑሃ ፍቃዷን መጠየቅ ይገባቸዋል ይገባቸዋል ይወጅብባቸዋል ነው ይገባቸዋል ከቀውሎ ሰሒህ የትኛው ነው ይወጅብባቸዋል መጠየቅ አለባቸው እንዲህ ካለች አይድሩ ፈየንበጊ ግን ተገቢ ነው እንደ ንጥር ነው ያደረጉት ፈይንበሩ ይገባል ይገባቸዋል ለሁማ ለአባትና ለአያት ይገባቸዋል እስትዕዛኑሃ ፈቃድ መጠየቅ ወክተለፈ ልዑለማኡ ሊቃውንቶች እዚህ ላይ ግጭት ፈጥረዋል ተለያይተዋል እስትዕዛኒሃ ፍቃድ በመጠየቅ አልሆ ዋጅቡን ዋጅብ ነው እሷን ፍቃድ መጠየቅ አው ሙስተሐቡን ወይስ ይወደዳል አሉ ወሰሒሁ ትክክለኛው አነሁ ዋጅብ ይወጅባል ፍቃዷን መጠየቅ በማና በማን ላይ ነው የሚወጅበው በማና በማን ላይ በአባትና በሀያት ላይ ከእነሱ ውጭ ያለና ቢኢጅማዕ ልሙስሊምን አይችልም ማለት አባትና አያት ላይ ራሱ ይወጅባቸዋል ፈቃዷን መጠየቅ ወየጅቡ ይወጅባል አላ ወልይል መርአ በሴት ልጅ ኃላፊ ላይ አየተቂላህ አላህን መስራት አለበት አላህን መስራት አለበት ሲመዩ ዘውጁ ሀቢህ ለማን እንደሚደራ አላህን ይፍራ ይህ ነው አንድ ትልቁ ምክር ምስኪኗ ማና እዚህ መካከል ላይ ትልቅ ኃላፊነት የተጫነበት ወልይ ላይ የየትኛዋ ወልይ ነው የማን ወልይ ነው የቢክረስ ሰገይራዋ ነው ያቺኛቱማ በጣም መርጣ ነው ራሷ ذكر الكبيرة አው ተጅበተን ከቢራ እነሱ ምን ምን ተደርገው ነው ፈቃድ ተጠይቀው ነው እነሱ ፈቃዳቸው አገላለጻቸው ይለያል እንጂ ፈቃድ ይጠየቃሉ ይክራል ከቢራ ዝም ትላለች ፈቃዷ ተጅባ ደግሞ አዎ ፈልገዋለሁ ትላለች በንግግር የፈቃድ አገላለጻቸው ይለያል እንጂ ሁለቱም ይጠይቃሉ ወየጅቡ ይሄ ለአባቶቻችንና ለአያቶቻችን የሚሰጥ ምክር ነው። ወየጅቡ ይወጅባል አላ ወልይል መርአ በሴት ልጅ ኃላፊ ላይ አየተቂላ አላህን መፍራት አለበት። ሲመዩ ዘውጁ ሀቢ ማንን እየዳረ ለማን እየዳራት እንዳለ ማወቅ አለበት። ሲመን ለማን ዘውጁ ሀቢ ለማን እየዳራት እንደሆነ መጠንቀቅ አለበት። ወየንዙራ ይመልከት ሲዘውጂ ባልኒየው ካልሆ ኩፍኡን አቻ ነው አው ገይሩ ኩፍኢ ወይ አቻ አይደለም የሚለውን ይመዝን ይመዝን ወየንዙረ ወየጅቡ አየንዙረ ማለት ነው። ወየጅቡ አለይህ አየንዙረ ወየጅቡ አለይህ አየንዙረ መመልከት ይወጅብበታል። ሲዘውጅ የልጁን ባል መመልከት መመዘን አለበት። ካልሆ ኩፍኡን አስተዋለው አው ገይሩ ኩፍኢን ወይ አስተዋ አይደለም የሚለውን ነገር ጥናት ማድረግ አለበት። ኢዛ ካነ ሸርዕየን አላህን የሚፈራ ከሆነ አማ ኢዛ ካነ ዱነውየን ዱንያ የሚያግበሰብስ ከሆነ ግን ይጠላታል። ለብስ ለዝና ለዘር ለምን ለሆነ ነገር ይሰጣታል። ያንን አላህን መስራት አለበት። ቤተሰቦቻችን ባይመከሩ እነማን ይመከራሉ? እነማን ይመከራሉ? እኛ እዛ ወጥተን እንዳናስቸግር እንዳናስቸግር። ወይም ዞረ ፊት ዘውጅ ባልን ማየት አለበት። አልሆ ኩፍኡን ለልጇ ለልጁ አቻ ነው አወይሩ ኩፍኡን ወይ አቻ አይደለም የሚለውን መመዘን አለበት። ፈኢነሁ ይህ ሰው እነማ ይዘውጁሃ የሚድራት ሊመስላሐቲሃ ለራሷ ጥቅም እንጂ ላ ለራሱ ጥቅም መሮጥ የለበትም። ሂድራት ለልጁ ጥቅም እንጂ ለራሱ ጥቅም መዳር የለበትም። እንደዚህ ነው የሚደረገው። በጣም ላለ መፍላሐት መርአ ለሷ ጥቅም ሳይሆን የሚድሩት ብዛት ቤተሰብ እኛን ለመጉዳት አይደለም፣ ልጅን ለመጉዳት አይደለም ይወዳል። ግን ዝና ለማግኘት የከሌ ልጅ እኮ የከሌ ልጅ አገባ እከሌ ከሌ ቤት ገባ እንዲባባል የሚደረግ ነገር አለ። ሩጫ ለመስተሳሰር ለፖለቲካ ይጋባሉ። ምን የተለያየ ነገር አለ። እዛ መሆን የለበት እዛ መሆን የለበትም። ፈኢነሁ ይህ አባት እነማ ይዘውጁሃ መዳር ያለበት ሊመስለሐቲሃ ለእሷ ጥቅም እንጂ ላሊ ለራሱ ጥቅም መሆን የለበትም። ለራሱ ጥቅም መሆን የለበትም። ለራሱ ጥቅም መሆን የለበትም። ለእሷ ጥቅም ነው። እዚህ ነው ለራሳቸው ጥቅም ስለሚገሩ ምን ያደርጋሉ? ለድሃ ይደሩ ግን ቢኖረው ለራሳቸው ጥቅም ስለሚደሩ ለሀብታም ይድሯታል። ግን ባይኖረውም እንኳን ኢሽትራጥ ወልይ ፊ ተዝዊጅ አልመርአ ኢሽትራጥ ወልይ ትንሽ ሰዓት አለ ኢሽትራጥ ወልይ ወልይ መኖሩ ሸርጥ መሆኑ ኢሽትራጥ ወልይ ኃላፊ ሸርጥ መሆኑ ፊ ተዝዊጅ አልመርአ ሴት ልጅ ስትዳር ስታገባ ወልይ መኖሩ ሸርጥ ነው ለኒካሁ ሸርጥ ማለት ቅድመ ሁኔታ መሟላት ያለበት ነገር ማለት ነው ሹሩጥ ሶላት የሶላት ሸርጦች አለ አይደል ቀብለ አንድ ቁለ ፊ ሶላት ሶላት ከመግባታችን በፊት ማሟላት ያለብን ነጥቦች ሸርጥ ይባላሉ። ሹሩጥ ይባላሉ። ለምሳሌ ሸርጡ ሶላት ከአንድ ነገር ሸርጡ ሶላት እ አልውዱ ሶላት እ ንገሩ ይበቃ ሳህን እ አልስላም እሺ ሙስሊም መሆን ሸርጥ ነው أن يكون عاقلا أن يكون بالغا شرط ነው ተቀባይነት ሊኖረው ለመውጀድ አውራውን መሸፈን ማሻአላህ ሀፍረተ ገላውን መሸፈን አለበት ሰላት ተቀባይነት እስቲቅባሉል ቂብላ ወደ ቂብላ መዞር እ ድኹሉል ወቅት ምን ሲለቅማቸው በዚህ ማለት ነው ኪታቡ ሶላት አይደለም የቀራ ነው ለክታብ ነው ሲራጡል ወልይ ወልይ ሸርጥ መሆኑ ፊ ተዝዊጅ አልመርአ ልጅ ስታገባ ስትዳር ሲራጡል ወልይ ወልይ ሸርጥ መሆኑ ሸርጥ ነው ለኒካሁ ኒካሁ ተቀባይነት ሊኖረው ዘንዳ ወልይ መኖር አለበት ወልይ ማን ማን እናዋለን ليس معنى إعطاء المرأة ليس አይደለም ማዕና ኢዕጣእ ልመርአ ሴትን ልጅ መስጠት ማለት ትርጉሙ ሐቁ እክትያሪ ዘውጅል ሙናሲብ ለሃ ለይሰ አይደለም ማዕና ትርጉም ኢዕጣእ አልመርአ ሴትን ልጅ መስጠት ማለት ሀቅ እክትያር ዘውጅ ባሏን ትምረጥ አልሙናሲብ ለሃ ከእሷ ጋር የሚሄድላትን ባል ትምረጥ ፍቃድ ተሰጥቷታል ማለት አይደለም። እጥላቁ አና እንዳለ አናኑን መፍታት ማለት አይደለም። አናን ማለት ልጓም ማለት ነው። ልጓሙን ለቆ እንደፈለግሽ ሂድ፣ የፈለግሽውን አግቢ፣ የፈለግሽውን ፍቺ ማለት አይደለም። ገደብ አለው፣ ቀይ መስመር አለ ማለት ነው። ለይስ አይደለም ማዕና ኢዕጣኢል አልመርአ ለሴት ልጅ መስጠት ማዕና ማለት አይደለም ኢዕጣኢል መርአ ሴትን ልጅ መስጠት ሀቅ እክትያር የመምረጥ መብት አዘውጅ ባልን የመምረጥ መብት ለሷ ፍቃድ መስጠት ማለት አልሙናፊ ቢላሃ ከሷ ጋር የሚዛመድና የሚሄድላት የሆነ ባል እንድትመርጥ ፍቃድ መስጠት ማለት ማለት አይደለም። ምን ማለት አይደለም? ኢጥላቁል አናን አናን ምንድን አልኳችሁ? ልጓም ማለት ነው። ልጓምን መልቀቅ መፍታት ማለት አይደለም ለሃለቷ አንተ ተዘወጀ ልታገባ መንሻአት የፈለገችውን ታግባ ማለት አይደለም። ሀታ ወለው ካነ ካፊራ ሀታ ወለው አቂዳ እንደፈለገችውን ተንቀሳቀስ ማለት አይደለም። ገደብ አለው። ተምረት አቂዳቸው ሰላም ከሆኑ ሰዎች ውስጥ የምታወዳድረውን ታወዳድር። በቁንጅናም ታወዳድር ከፈለገች፣ በሀብትም ታወዳድር። መብቷ ነው መብቷ ነው። ያኔ ላክርት ነው። አታወዳድር ማለት አይደለም። እንደፈለገች ማወዳደር ትችላለች። ለወንድ ልጅ ፍቃድ እንደፈለገ ተሰጥቶታል። ግን ዱንያን አይመረጥም። ነብዩ አለይሂ ሰላቱ ወሰለም የሰው ልጅ ባህሪ ሲናገሩ ባህሪ ባህሪ ባህሪ ነው እንጂ አድርጎ አይደለም። እነማቱን ከሁል መርአቱ ለአርባዒ ለአራት ነው ሴት የምትፈልገው ብለዋል። የሰው ልጅ ባህሪ ነው የገለጹት። ማግቡ ማለት አይደለም። አንድ ጀማሊሃ ለውበቷ፣ ሁለተኛ ጀማሊሃ ለገንዘቧ ስትፈልግ ማለት ነው። ሴት ውድድር ውስጥ ስትቀር ሰቢሃ አው ሊነሰቢሃ ለዘሯ፣ ሊዲኒሃ ሃይማኖቷ፣ አራት ነገር ነው ውድድር ውስጥ የሚያቀርባል። ግን ምን አሉ መጨረሻ ላይ ነብዩ ፈንፈር ቢዛቲ ደይና ፈሪበት ይላክ ከባለ ሃይማኖቷን ምረት ገንዘብ እጅህ ላይ እንደ አፈር ይልከስከስና ብለዋል። አፈር ባፈር አፈር እንደ አፈር ይብዛ እጅህ ላይ ማለት ነው። ምርቃት ነው። ምን አድርጎ ከሆነ ዛተ ደይናን መርጦ ከሆነ አው ተሪበት ሄዳ እርግማንም ሊሆን ይችላል። አፈር ገት ይሁን ማለት ነው። ምንም አይለፍልህ ማለት ነው። ምን መርጫ ከሆነ እኔ ወይበ ደይና ዘይረዳት ደይና ሃይማኖት የሌላትን ለገንዘቧ ለምኗ ብለህ መርጠህ ከሆነ ያ ማለት ነው። ሁለቱንም ትርጉም ይቀበላል። ለይስ አይደለም ማዕና ትርጉሙ አይደለም። ኢዕጣኢል መርአ ለሴት ልጅ መስጠት ሀቅ እክትያር የመምረጥ መብት አልሙናሲብ አዘውጅ ባልን የመምረጥ መብት መስጠት ማለት አልሙናሲብ ለሃ ከእሷ ጋር የሚዛመድ የሆነ ሰው ይህ የመምረጥ መብት ለእሷ መስጠት ማለት አይደለም። ምን አይደለም? ኢጥላቁል አናን ሙሉ ልጓምን መፍታት መልቀቅ ማለት አይደለም። ለሐለ ሴት ልጅ ሲአንተ ተዘወጀ እንድታገባ መንሻአት የፈለገችውን እንድታገባ መልቀቅ አይደለም። ወለው ካነ ፊ ዛሊክ በዚህ ጋብቻዋ እንኳ ቢኖር በረ ጉዳት ቢመጣባትም እንኳ አላ አቃሪቢሃ በቅርብ ዘመዶቿ ላይ ወኡስረቲሃ በቤተሰቧ ላይ ኡስራ የቤት ቤተሰብ ነው። አቃሪብ ነው፣ አጎቷ ምኗ ምኗ ቤተሰብ ዘመዶቿ ማለት ነው። አላ አቃሪያ በቅርብ ዘመዶቿ ወኡስረቲሃ በቤት ባሉ ቤተሰቦቿ ላይ ጉዳት ያመጣል እንኳን ችግር የለም ታግባ ማለት አይደለም። ችግር የለም ታግባ ማለት አይደለም። በእሷም ላይ ጉዳት ሊያመጣ ይችላል። በቤተሰቦቿ ላይ ጉዳት ሊያመጣ ይችላል። ከሃይማኖት ሊያወጣት ይችላል። አደጋ ይሄን እንደፈለግ ይተንቀሳቀስ ማለት አይደለም። ለይሰ አይደለም ለይሰ ይከተላል። ኢጥላቅ አልዓናን ምንን መፍታት ማለት አይደለም። ልጓ ምን መፍታት አይደለም። ለሐለፊት ልጅ አንተ ተዘውጅን ብታገባ ልጓ ተለቀቀላት ማለት አይደለም። መንሻአት የፈለገችውን ታግባ ማለት አይደለም። የመረጠችውን ወለው ካነ ቢኖርም እንኳ ታግባ ሊዛሊክ በዚህ በጋብቻ ዶረር ጉዳት ሊያመጣም እንኳ ማለት አይደለም። አላ አቃሪቢሃ በቅርብ ዘመዶቿ ነው ስረቲሃ ወኢነማ ሄ ጋብቻ ማለት ይላሉ ሸኹ ጋብቻ እኮ ማለት ጋብቻ ትዳር መርቡጦቱን ቢወልይን ከወልይ ጋር የተሳሰረ ነገር ነው። መርቦጦት ነው የተያዘች የታሰረች ናት። ቢወልይ ግን በሐላፊ የታሰረ ነው። የግድ ሐላፊዋ መኖር አለበት። ማንን እንደምታገባ ፈቃዱን መስጠት አለበት። መርቦጦትም ቢወልይ የሽረፉ የሚከታተል ማለት ነው። ይሽረፉ የሚከታተል የሆነ አለክቲያሪያ ምርጫዋን የሚከታተል ወልይ መኖር አለበት። ወይርሽዱሃ መስመርን የሚያሳያት አአ እንደዚህ እኮ መምረጥ የለብሽም ይሄ ከዚህ ከዚህ ከዚህ ከዚህ ሲመዘን እኮ በሸራ ይሄ ሰዎች ቅማል ሆነሽን ከሌ እንደዚህ እኮ ነው እንደዚህ እኮ ነው ብሎ የሚመክርና አቅጣጫ የሚያሳይ ወልይ ከጎኗ መኖር አለበት። ከጎኗ መኖር አለበት። እዛ ሰው ጋር ልትጣላ ትችላለች። አንድ ቀን ስትሄድ እነማን ጋር ነው የምትሄደው? ቤተሰብ ጋር ነው። ስለዚህ ግን ቤተሰብ ከኋላ መኖር አለበት። እንደፈለገች ትሁን ማለት አይደለም። ምርጫ ተሰጣት ማለት ወይ ወኢነማ ይሄ መልሰን አፈረስነው ነው የተፈቀደላትን አፈረስን አፍርሰነዋል። ይህማ ከሆነ ምኑ አይ የተቃወመ ፊት አይቻለሁ። አንተ አይፈርስም፣ ገደብ አለው ማለት ነው። አው የመረጠችው በጣም ጥሩ ከሆነ አቅጣጫውን የጠበቀ ከሆነ ዲነኛ ከሆነ አያገባቸው። የምትመርጠውን ግን እነሱ ማስተካከል ያለባቸው በሸሪዓ ሚዛን ከሸሪዓ ወጥታ ከሆነ ነው። በሸሪዓ ውስጥ ካለች ግን አብረው ይኖሩ ወጥም እነሱን ማሳመን መቻል እንጂ ጭራሽም አትችልም ማለት አይደለም፣ ሙሉ በሙሉም ደግሞ መልቀቅም ማለት አይደለም ወይ እነማ ይሄ ነው። ተፈቅዶላታል የፈለገችውን ማግባት። አዎ የፈለገችውን ማግባት ማለት አይደለም። አሀ ምን ልታገባ ነው ሄዳ ሱሪዬ ልታገባ ትችላለች። ከድን ይወጣ መምረጥ ትችላለች። አዎ ምን ዲን አለው እዚህ መካከል ላይ ይፈቀድላታል። ከዛ ውጭ ከወጣች ደግሞ ይመልሳታል። እንደዚህ አይነት መኖር አለበት። ወይንማ የመርቡጦትን የታሰረች ናት። ቢወልጅም ከወልይ ጋር የተሳሰረ ነው ጋብቻዋ። የሽረፉ የሚከታተል አለክቲያሪያ ምርጫዋን የሚከታተል ወልይ መኖር አለበት። ወይርሽዱሃ ቅን መስመርን የሚመራት ሲአምሪሃ በጉዳዩ ላይ ቅን መስመርን የሚያሳያት ወልይ መኖር አለበት ከጎኗ። ወየተወላ ኃላፊነትን የሚወስድ ወየተወላ ኃላፊነቱን የሚወስድ የሚቆጣጠር ማለት ነው። የተወላ የሚቆጣጠር ሰው መኖር አለበት። አቀደ ተዝዊጅሃ የጋብቻዋን የኒካዋን ኒካሁ ሲታሰር ተቆጣጣሪ መኖር አለበት። ፈላ ተዕቂዱ አታስር ኒካ ሊነፍሲሃ ለራሷ ማሰር አትችልም። ልጅ ለራሷ ኒካዋን ማሰር አትችልም። ፈኢን አቀደት ካሰረች በራሷ ፍቃድ ሊነፍሲሃ ለራሷ ኒካዋን ካሰረች አንዲት ፈአቅዱሃ ኒካዋ ባጢሉን ከንቱና ብልሹ